ሰላም ጤና ይስጥልኝ ውድ ከዚህም ከዚያም ፕሮግራም ተከታታዮች፣ ይህ በሳምንት አንድ ጊዜ የሚቀርበው የከዚህም ከዚያም ክፍለ ጊዜ ዝግጅታችን ነው። ለዛሬ የምናቀርብላችሁ ካነበብናቸው አጠር ያሉ ጽሁፎች ከእናንተው ከአድማጫችን የተላኩትን እንዲሁም በየዝግታችን ጣልቃ አዝናኝ ሙዚቃዎች፣ ቀልዶችና ማስታወቂያዎችን እናቀርብላችኋለን። እንግዲህ አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ከወዲሁ እየጋበዝን በዚህ የመሸጋገሪያ ሙዚቃ ወደ ፕሮግራማችን እንዘልቃለን። የእሳት አፍ በሚል ርዕስ ከጎጆ መጽሔት ያገኘነውን ጽሁፍ እናቀርብላችኋለን። አለማችን ላይ በሚሊዮን የሚቆጠሩ ሰዎችን ኢኮኖሚ እያደቀቀና ህይወት እየቀጠፈ ስላለው አጅሬ ሲጋራ እኔ እሳት አፍ ብየዋለሁ ይላሉ ጸሐፊው፣ እንነጋገራለን። በነገራችን ላይ የመጀመሪያው ሲጋራ በፋብሪካ ደረጃ ተመርቶ ገበያ ላይ የዋለው በእንግሊዝ ሀገር ሲሆን የሲጋራውም ስም ራቭን ኤ ይባላል። ምነው ያን ቀን ፋብሪካው በፈነዳ ነበረ። ከአለም በከፍተኛ የአጫሽ ቁጥር እየመራች ያለችው ሀገር ማን መሰለቻችሁ? ቻይና ናት። በአሁኑ ሰዓት እኮ ከሚያጨሱት በላይ የማያጨሱት እየተጎዱ ነው። ልክ እንደ ፈረንሳይ መንግስት በሬስቶራንትና በመዝናኛ ቦታዎች እንዳይጨስ መከልከል ወይም በመዝናኛ ስፍራዎች ለአጫሾች ክልል ማበጀት ሳይኖርበት አይቀርም። ወዳጆቼ በዚሁ በአዲሱ ዓመት እኔ የማውቃቸው ከአስር በላይ ሰዎች ሲጋራን እርም ብለዋል። ደስ አይሉም። አንዱ ጓደኛችን ከአንድ ወር በፊት girlfriend ኡ በዚሁ በሲጋራ ጉዳይ የ kissing ማዕቀብ ጥላበት ነበር። ደግነቱ ማጨስ አቆምና ማዕቀቡ ተነሳለት። ሌላ ወጋሁ እያለ ያጨስ የነበረ ጓደኛ ጓደኛችን ደግሞ ከማን አንሳለሁ ብሎ ነው መሰለኝ ማጨስ አቁሟል። እስከ ዛሬ የወጋው ሲጋራ ቢቀጣጠል እኮ ደብረ ዘይት ይደርሳል። እኔ ምለው ውጭ ሀገር የሚመረቱ ሲጋራዎች ፓኬታቸው ላይ ማጨስ ለጤና ጠቅ እንደሆነ ተጽፎባቸዋል። ሀገር በቀሉ ኒያላ ግን ማሳሰቢያ የለውም። እንዴት ነው ጃል? ኒያላ ከእንቁላል ነው እንደሚሰራው ፋብሪካው ሊያስብበት ይገባል። ነገርየው እኮ ከማንም ለማንም ቢሆን የሚመች አይደለም። አንዳንዴ እንደው ታዘባችሁ እንደሆነ ማወራረጃ ይመስል እየበላ ሁሉ የሚያጨስ እኮ አለ። እንደዚህ አይነቱ አጫሽ ታዲያ ለምን ማጨስ አታቆም ሲባል የሚሰጠው መልስ ግርም ይላችኋል። ጦር መሳሪያና ሲጋራ እንዴት ባንዴ ይቆማል? ይቀነሳል እንጂ። የሲጋራ ሱሰኞች የሚያጡት ጤናቸውን ብቻ እኮ አይደለም፣ በኢኮኖሚም negative ይወርዳሉ። አንዳንዷ ጫስ እንደተናደደ ጣሊያን እያከታተለ ሲጋራውን ሲምገው ምን ይመስለኛል መሰላችሁ? ካርቡራተሩ የተበላሸ የሩሲያ ታንክ። ሰፈራችን የሚገኝ ባለሱቅ የሲጋራ ዱቤ ሳይከፍሉት በቀሩ ደንበኞቹ ተበሳጭቶ የሰቀለው አንድ ጥቅስ እንዲህ ይላል። ድቤ እንሰጣለን እድሜያቸው ከ95 ዓመት በላይ ለሆኑና ወላጅ ማምጣት ለሚችሉ ብቻ። የጥቅሱ መጨረሻ። በነገራችን ላይ አቶ ነቃሽ የተሰማ በወቅቱ ናይሮቢ ስቴዲየም ዙሪያ የነበሩ የሲጋራ ማስታወቂያዎችን ማስነሳታቸውን ሰምቻለሁ። እውነታቸውን ነው። ለመሆኑ ስፖርትና ሲጋራ ምን ያገናኛቸዋል? በቃ እንግዲህ በዚሁ በአዲሱ ሚሌኒየም የምናጨስ ካለን ብናቆም ይመረጣል። ቀደምት አያቶቻችን በአጫሾች ላይ ሲተርቱ የሲጃራ ጠጪ የለውም ደረጃ አልጋ ላይ ነው ሲሉት ይገኛል ምድጃ ብለዋል። አንድ ቀልድ ጣል አድርጌላችሁ ብንለያ ሲያይዝ አንድ ጋብሮቮና አንድ አይሪሽ አሳ ጥብስ ለመብላት ሬስቶራንት ይገባሉ። ከዛም አሳው ቀረበላቸው። የአሳው ዋጋ እኩል ቢሆንም የአይሪሹ አሳ ከጋብሮቮ በመጠን ትንሽ ከፍ ይላል። ጋብሮቮው ትልቁን አሳ ወደሱ ለማምጣት አስቦ አይሪሹን ወንድም አለው። አቤት ሲለው ዲፕሎማት ማለት ምን ማለት እንደሆነ ታውቃለህ? አይሪሹም አላውቅም። ይህን የጋብሮቮ ዓለምን የሚያዞር ማለት ነው አለውና ሳህኑን አሽከርክሮ ትልቁን አሳ ወደሱ፣ ትንሹን አሳ ወደ አይሪሹ አዞረለት። አይሪሹም ነገሩ ገብቶት ዲፕሎማት ነበርክ እንዴ አለው። ጋብሮቮ አልነበርኩም ሲለው በል አለምን የነበረችበት ቦታ መልሳት አለውና ገላገለው። ብልጥ ቤት ምን ገባ ይሏችኋል። ይሄ ነው። አበቃው። ሳራ የምትባል አድማጫችን ፍቅረኛዋ ለሆነውና ተለይቷት አሜሪካን ለገባው ጓደኛዋ የላከችው ደብዳቤ ደርሶናል፣ እናቀርበዋለን። ሄኖክ፣ እነሆ አሜሪካን ከሄድክ ሳንገናኝ እስካሁን ቆየን። ነገር ግን ስለ እኔ ምን እንደምታስብ ማወቅ አልቻልኩም። በእርግጥም ከአሜሪካ ሆነህ ደብዳቤ ጻፍልኝ አልልህም፣ ምክንያቱም ያልተለመደ ይመስለኛል። ግን ሄኒ በስልክ እንኳ አንዳንዴ ደውለህ አይበለኝ አታውቅም። አሁን አሁን ግራ ግብት እያለኝ ነው። ኢሜል እንዳላደርግልህ ኢሜል አድራሻ የለኝም። ሄኒ ያ ሁሉ ጊዜ በፍቅር ያሳለፍ ነው ጣፋጭ ጊዜያቱ ተረሳህ ማለት ነው ወይ? ከድተኸኛል ብዬ እንዳልቆርጥ አንዳንድ ሰው ሲመጣ ገንዘብ ትልክልኛለህ። ከአንድ ወር በፊት የላክልኝን 300 ዶላር ዶላሩን ላመጣልኝ ጓደኛ መልሼ ከዚህ ደብዳቤ ጋር ልኬልሃለሁ። ሄኒ የአሜሪካን ህይወት ከባድ እንደሆነና ጊዜ እንደሌላችሁ ሰማለሁ። ግን ቢሆንም ስልክ ለመደወል ጊዜ ታጣለህ ብዬ እንኳ አልልም። እናም ሄኒ በቅርቡ ደውለህ አሳውቀኝ። ሞባይል ቁጥሬን ከጠፋብህ በድጋሚ ጽፌልሃለሁ። ስልክህን እጠብቃለሁ። ላማለኝ በሰማይ እንደተባለው እንደው አለህኝ እያልኩ ከምጠብቅ ቁርጡን ንገረኝ ሄኒ። እኔ ግን ፍጹም የማልደብቀው እውን ልቤ ውስጥ አለ። እሱም አፈቅርሃለሁ። እስካሁን እንዳልቆርጥ ያደረገኝ ይህ እውነት ብቻ ነው። እናም ካንተ መስማት የሚፈልገው ውስጥህ የሚልህን እውን ነውና አደራ በቅርቡ ደውልልኝ። ሳራ ካለሁበት ከእናት ሀገሬ መልካም ሽቱ መልካም ስም ይሻላል ይላል መጽሐፍ። ይህንን የሚመለከት አንድ አጭር ግጥም አሌክስ የሚባሉ አድማጫችን ልከውልናል፣ እናቀርበዋለን። ስም ለሰው ልጅ የመንፈስ ቀልድ ለማደኛ ልማደኛ ሌባ ቦርሳዬን ቢሰርቃት ቁርቅራ ቅንቦ እኮ ነው የሚሰርቀኝ እቃ በእኔ የነበረው ለየሱ የኔ የነበረው ዛሬ የሱ ሆነ ለአላፋት ተብቃቃ ያቺን መልካም ስሜን ግና የሰረቀኝ እሱ ላይ አልፍለት እኔን አደኸየኝ ውበት ሁሌም አጋዥን ትፈልጋለች። ላቅ ያሉ ነገሮች በስነ ጥበብ ያልተወለወሉ እንደሆነ የአረመኔ ተግባር ይሆናሉ። ስነ ጥበብ መጥፎ የሆነውን ነገር ህይወት ሲዘራበት፣ መልካሙን ነገር ደግሞ የበለጠ መልካም ታደርገዋለች። ተፈጥሮ እጅግ የፈለግናት ለት ስለምትከዳን ትኩረታችንን ወደ ስነ ጥበብ እናዞር። መልካም የሆነው ነገር ሁሉ ያለ ስነ ጥበብ ጎዶሎ ነው። እንዲሁ ስነ ጥበብ የሌለባቸው ሰዎች ስድና ምቾተ ቢስ ይሆናሉ። ስለዚህ መልካም ነገር ማሳመሪያን ይፈልጋል። ኢያሱ አክሊሉ የብልህነት መንገድ ከሚለው የተረጎሙት የተወሰደ የሰርግ ባልን የቀረጸው በራሪ ካሜራ ቻይናዊ ላኦ በርቀት መቆጣጠሪያ በፈለሰፈው በራሪ ካሜራ አማካኝነት የጓደኛውን ሰርግ ቀረጸ። 3000 ፓውንድ በሚያወጡ መገጣጠሚያዎች የተሰራው ካሜራ UFO ወይንም የማይታወቅ በራሪ አካል የሚል ቅጽያ ስም ተሰጥቶታል። ይህ አንድ ኪሎ ግራም የሚመዝነው በራሪ ካሜራ ወደ መሬት የሚያርፍበት አራት እግሮች ሲኖሩት ከፍ ብሎ የመብረር አቅሙ ደግሞ አስር ፎቅ ድረስ እንደሆነ የቻይናው የዜና አውታር ካሪዮኪ ዘግቧል። የካሜራው ፈልሳፊ ላኦ ለ20 ዓመታት የአውሮፕላን ዲዛይነር ሆኖ ሲያገለግል የቆየ ሲሆን የውጭ ሀገር ዜጎች UFO ን ለመስራት ሞክረው እንደነበር ከግማሽ ዓመት በፊት ኢንተርኔት ላይ ያነበበ እንደነበርና እርሱም የራሱን ለመሞከር ካለው ፍላጎት በመነሳት ካሜራውን እንደሰራው ተናግሯል። ካሜራው በርቀት መቆጣጠር አማካኝነት ከየትኛውም አቅጣጫ በተፈለገው ርቀት መቅረጽ የሚችል በመሆኑ መሳሪያውን መጠቀም ምቹና አስተማማኝ እንደሆነ ላኦ ይገልጻል። በየዘመናቱ የተለያዩ ታላላቅ ስመ ገናናና ደራሲያን በዓለማችን ተፈጥረዋል። ከእነሱ መሀል ደግሞ ኒኮላስ ኤድሜንት የተባሉት ደራሲ በግንባር ይጠቀሳሉ። ፈረንሳዊ ደራሲ ኒኮላስ በህይወት ዘመናቸው 201 መጽሐፍት ደርሰው አሳትመዋል። ከነኚህ ውስጥ 152 ድርሰቶቻቸው ከማንኛውም ሌላ መጽሐፍት ጋር የማይመሳሰሉ አዳዲስ ታሪኮች ናቸው። ኤድመንት መጽሐፍቶችን ያሳተሙት በወረቀት ላይ ረቂቅ አውጥተው አይደለም። በቀጥታ ወደ ማተሚያ ቤት በመሄድ ለማተሚያ ቤቱ ሰራተኛ ወይንም ፊደል ለቃሚ በቃላቸው በመንገር በመሆኑ ደግሞ ተአምር ተአምረኛ ደራሲ ያስብላቸዋል። እስካሁንም ድረስ ከኤድመንድ ተግባር የሚቀራረብ ተግባር የፈጸመ አንድም ደራሲ አልተገኘም። ፍቅር የራባት ወይስ እድል ፊቱን ያዞረባት? ደቡብ አፍሪካዊቷ ሳንድራ ቻፕማን ፍቅር አልዋጥ እንዳላት ደጋግማ ትናገራለች። የነጭ ዝርያ ያላት ይህቺ የ26 ዓመት ወጣት ከ16 ዓመቷ አንስቶ ፍቅር ብትጀምርም ወንዶች ሊበረክቱላት ባለመቻሉ በ10 ዓመት ውስጥ 18 ወንዶችን በጓደኝነት ይዛለች። የኮምፒውተር ባለሙያ ከሆነው አራተኛ ፍቅረኛዋ አልፌስ ቶኒ ጋራ ያሳለፈችው የዘጠኝ ወር ጊዜዋ ለአብነት የሚጠቀስ ከወንድ ጋር የቆየችበት ረጅም ወቅት ነው። ፍቅር ከልቤ በመሆኑ የሚይዛቸው ወንዶችም በዛው መጠን ምላሹን እንዲሰጡኝ ይፈልጋለሁ ይህ ሁኔታ ግን ለእነሱ ምቾት አይሰጣቸውም የምትለው ሳንድራ ከ18ኛ ፍቅረኛዋ ጋር ከተለያየች አራት ወር አስቆጥራለች። የጤና ረዳቷ ሳንድራ ቻፕማን በተደጋጋሚ እወድሻለሁ፣ በጉዳትና በብስጭት ያሳለፍሽውን ጊዜ የሚያካክስ ፍቅር እሰጥሻለሁ እያለ በመሀላና በለቅሶ የሚለማመጣትን ሀሰን ሻሀት የተባለ የ38 ዓመት ሞሮኳዊ 19ኛ ፍቅረኛዋ ለማድረግ ለማድረግ እያሰበች እንደሆነ በአንድ ወር ጊዜ ውስጥ ከአዲሱ ውሃ አጣጫዋ ጋር በቋጨችው ያልታወቀ አነጋጋሪ የፍቅር ህይወቷ ለመጀመር ታስባለች። እኛም መጨረሻው ይመር ብለናል። እናት ወደ emergency ው ክፍል ስልክ ትደውላለች። ዶክተር ሀሎ ይላል። እናት በጭንቀት ትናገራለች። እባካችሁ ድረሱልኝ፣ ልጄ እስክሪብቶ ውጦብኛል። ዶክተር ይመልሳል። እሺ እርዳታ የሚሰጥ አውቶቢስ እንልክላችኋለን። ምን አልክ ዶክተር? አውቶቢስ? አይ እሜቴ ይቅርታ ተሳስቼ ነው። አምቡላንስ አምቡላንስ እንልክሎታለን። ዶክተር ይመልሳል። እናት አሁንም በጭንቀት ላይ ናት። ታዲያ አምቡላንሱ እስኪመጣ ምን ላድርግ ታዲያ? ዶክተር እስከዚያው በእርሳስ ጻፉ። ሰውየው ሆስፒታል ሄዶ ዶክተሩን ዶክተር ሰውነቴን ሁሉ ያመኛል አለው። ዶክተሩም እስቲ ምን ነው ምን ነው የሚያም ይለዋል። ሰውየውም በጣቱ በሙሉ የሰውነት ክፍሎቹን እየነካ የነካው ቦታ በሙሉ እንደሚያመው ነገረው። ዶክተሩም መረመረውና ወንድም አላመመህም፣ ባይሆን ጣት ተሰብረዋል አለው። ዝግጅቶቻችን ወደ ፕሮግራማችን መገባደጃ እየሄድን ነው። በኢትዮጵያን ዚስፒክ ድህረ ገጽ የሀገር ውስጥና የውጭ ዜና ከማቅረብ ባሻገር ሌሎችም የምንሰጣቸውን አገልግሎቶች ልናስተዋውቃችሁ እንወዳለን። በጋዜጠኛ ገነት አየለ የተጻፈውና የሌትናንት ኮሎኔል መንግስቱ ኃይለማርያምን ትዝታዎች ወይም ሜሞሪር የያዘው መጽሐፍ ለገበያ ቀርቧል። ይህ መጽሐፍ ያላካተተው ጉዳይ የለም። በብዙዎች አስተያየት ከመጀመሪያው መጽሐፍ ይልቅ ሰፋ ያሉ እውነታዎችን ጠለቅ አድርጎ ይገልጻል። በዚህ መጽሐፍ ውስጥ ስለ ጃንሆይ የመጨረሻዎቹ ሰዓታት፣ ስለ መጨረሻው የሸንጎ ስብሰባ፣ ኮኔሉ የተሰማቸው ስሜት፣ ስለ ሴዳር ሴንጎር፣ ስለ ዚያድ ባሬ፣ ስለ ጂሌስ ኔሬሬ፣ ስለ ጋዳፊ፣ ስለ ተስፋዬ ወልደስላሴ፣ ስለ አረጋዊ በርሄ፣ ስለ ሻለቃ ዳዊት ወልደ ጊዮርጊስ፣ ስለ ፖል ሄንዝ፣ ስለ ሮበርት ሙጋቤ፣ ስለ እንዳልካቸውና ስማቸው የተደበቀላቸው በቁጥር በርካታ የሆኑ የከፍተኛ የደርግ ባለስልጣኖች ጋር የተደረገ ውይይት አብሮ የቀረበበት መጽሐፍ ነው። መጽሐፉን ገዝቶ ለማንበብ ከፈለጉ በአድራሻችን ኢሜይል ይላኩልን። የሚገኙበትንም ስልክና አድራሻ ይተውልን። እንዴት እንደምናደርስሎ እንነጋገራለን። ዲጂታል የሆነው የቡርቃ ዝምታ መጽሐፍ አንብበውታል? ለመሆኑ ይህ መጽሐፍ በውስጡ የያዛቸውን ነገሮች ምን ይሆን? ለማወቅ ማንበብ ግድ ይላል። ይህንን መጽሐፍ ማዘዝ ከፈለጉ በአድራሻችን ይላኩልን። አድራሻችን በ Ethiopian This Week ዋና ገጽ ላይ ሁልጊዜም ከዜናው ስር ይኖራል። የሚገኙበትን ስልክ አድራሻዎትን ይተውልን፣ ባሉበት ቦታ ድረስ እንልክሎታለን። በተጨማሪ ምን ይሆን በሽታዬ የተሰኘው በዶክተር ሊሻን ካሳ የተጻፈ መጽሐፍ በመደብራችን ይገኛል። በመጽሐፍ ውስጥ የተካተቱ በሙሉ የተለያዩ የሕክምና መጽሐፍቶች በውስጣቸው የቀረቡ ናቸው። ለማንኛውም አንባቢ በሚሆን መልኩ ቋንቋና አቀራረብ የተጻፉ ሲሆኑ አንባቢያን ይህንን በማንበብ ለጤናው ጥሩ እንክብካቤ እንዲያደርግ ይረዳዋል። ስለዚህም የዶክተር ሊሻንን መጽሐፍ ለመግዛት ቢፈልጉ በአድራሻችን ይዘዙን፣ ያሉበት ቦታ ድረስ ለመላክ በሙሉ ፈቃደኝነት እንገልጽሎታለን። ዛሬውኑ ይዘዙ። ከዚህ በተጨማሪም በተደጋጋሚ በመታተም የብዙዎችን አንባቢያን ህሊና በመሳብ አውራ የሆነውን ዴርቶጋዳ በይስማ መላኩ የ science fiction መጽሐፍ ነው። እንዲሁም የኢትዮጵያ ነገስታት ታሪክ የያዘው ህይወቴና የኢትዮጵያ እርምጃ በተክለ ጻዲቅ መኩሪያ የተጻፈው የፒያሳ ልጆች በፍቅሩ ኪዳኔና ሌሎች መጽሐፍት በኦንላይን መደብራችን ውስጥ ይገኛሉ። ማዘዝ የሚፈልጉትን ይንገሩን፣ በአድራሻችንም ይላኩልን። አድራሻችን administrator at Ethiopian this week dot com ነው። ኢሜይል ብትልኩልን እና ስልክ ቁጥሮቻችሁንና የምትገኙበትን ቦታ ብትነግሩን ደውለን እናነጋግራችሁና የምትፈልጉትን እቃ ማዘዝ እንደምትችሉ በዚሁ አጋጣሚ እንገልጻለን። እንግዲህ ወደ ፕሮግራማችን መጨረሻ እየሄድን ነው። ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስላል። በሚቀጥለው ጊዜ እስከምንገናኝ ድረስ ቸር ይግጠመን። Yeah.